ራዲዮ ነጋሽ የኢትዮጵያን ሙስሊሞች ድምፅ ነው። በእውቁ የታሪክ ምሁርና የመብት ታጋይ ጸሐፊ አህመድ ድንጀበል የተጻፈው የኢትዮጵያ ሙስሊሞች የጭቆናና የትግል ታሪክ የተሰኘው መጽሐፍ ክፍል አንድ ትረካ በሙሀባ ጀማል ቀጥሎ ይቀርባል። ንጉሥ አምደ ምን አይነት ሰው ነበሩ? በሙስሊሞች ላይ ምን አይነት አመለካከት ነበሯቸው? የሚሉና ሌሎች ጉዳዮችንም የያዘውን ክፍል ሙሀባ ጀማል ይዞላችሁ ይቀርባል። መልካም ቆይታ። ኢትዮጵያውያን ሙስሊሞች የጭቆናና የትግል ታሪክ ከአህመድ ድንጀበል ክፍል 21 ትረካ ምዕራፍ 7 የሙስሊሙ መወረርና የነጻነት ትግል የዛጉዌ ስርወ መንግስትን በማስወገድ ሰለሞናዊ ስርወ መንግስት እንዲተካ ከፍተኛ ትግል ያካሄዱት አቡነ ተክለ ሃይማኖት በ1313 ሞቱ። በአመቱ በ1314 አጼ አምደ ጽዮን የክርስቲያኑ አገር በሚሰኘው ሰሜን ላይ ነገሰ። ግዛቱንና ክርስትናን ለማስፋፋትም ተነሳ። በ13፣ 16፣ 17 በሀብት የበለጸገችውን የዳሞትን ግዛት በመውረር ወደ ግዛቱ ጨመረ። በዚሁ ጊዜ እስላማዊቷን አገር ሀዲያንም አጠቃ፣ ህዝቡንም ማረከ። በሐይቅ ገዳም በተገኘው ጥናታዊ ጽሑፍ አምደ ጽዮን ስለ ድሉ እንዲህ ማለት ተዘግቧል። የቅዱስ እስጢፋኖስና የአባቴን ክርስቶስ ተስፋና ጸሎት በማመን ወደ ጦርነት ሄድኩ። እናም እግዚአብሔር አሁንም የዳሞት ህዝቦች በእጅ ሰጠኝ። ንጉሳቸውን ልዑላቸውንና ህዝቡን ወንዱንም ሴቱንም ያለ ቁጥር እነርሱንም ወደ ሌላ ስፍራ አጋስኳቸው። ከዚህ በኋላ እግዚአብሔር ሁሉንም የሃዲያ ህዝብ ሴቱን ወንዱን ያለ ቁጥር ሰጠኝ። እነርሱንም ወደ ሌላ ስፍራ አጋዝኳቸው። ይህ በእንዲህ እንዳለ የግብፁ መምሉክ ሱልጣን አልናስር መሐመድ ቢን ቀልዑን በግብፅ ክርስቲያናቱ ላይ ጭፍጨፋ ፈጸመ፣ አብያተ ክርስቲያናቱንም አፈረሰ የሚል ወሬ አምደ ጽዮን በመስማቱ ወደ ግብፅ ልዑክ ላከም። ልዑኩ ሰኞ December 23 ቀን 1325 ወይንም ሙሐረም 16 ቀን 726 ዓመተ ሂጅራ ግብፅ ደረሰ። ደብዳቤውንም ለግብፁ ሱልጣን አደረሰ። አጼው በደብዳቤው በግብጽ የፈረሱትን አብያተ ክርስቲያናት ዳግም እንዲሰሩ ይህ የማይደረግ ከሆነ የአባይን ወንዝ በመገደብ ወደ ግብጽ እንዳይወርድ እንደሚያደርግና የኢትዮጵያን ሙስሊሞች መስጊዶች እንደሚያፈራርስ ዛተም። ሱልጣኑን በመገረም መልእክተኛው መልሷል። አጼ አምደ ጽዮን ሙስሊሞችን ለማጥቃትና ለመበቀል ቁርጥ ፍላጎት ነበረው። ለጥቃት ሳይነሳ በፊት ሰላዮቹን ወደ ሙስሊሞች ሀገር ሰደደም። የኢፋት መሪ ሐቀዲን ቢን ነህዊ ቢን መንሱር ቢን ዑመር ነበር። ሰላዮቹ ኢፋት ላይ ሲደርሱ ተያዙ፣ በሐቀዲንም ተገደሉ። አምደ ጽዮን የሰላዮቹን መያዝና መገደል በሰማ ጊዜ ተናደደ። ከመርሃ ቤቴ በመነሳት ሙስሊሞችን ለማጥቃት ተንቀሳቀሰ። አለቃ ተክሌ ስለዚህ ክስተት እንዲህ ሲሉ ጽፈዋል። አምደ ጽዮንም እስላሞችን ለመዋጋት በተነሳ ጊዜ ጬጌ ፊሊጶስ የደብረ ሊባኖስ ሹም ናቸው። መጽሐፍ እየተረጎመ አጠናከረው። በሃይማኖት እንዲዋጋ ሰራዊቱ እንዳይሸሽ አበረታታው። ጨጌ ፊልጶስም ብርቱ መነኩሴ ሃይማኖታዊ ነበር። አምደ ጽዮንም አስቀድሞ ዘመቻ ሳይነሳ ሰላዮቹን ወደ ሐረርጌ ሰደደ። ሰላዮቹንም ይፋት ሲደርሱ እስላሞቹ ገድሏቸው አምደ ጽዮንም የሰላዮቹን ሞት በሰማ ጊዜ ተናደደ። ከተማው መርሃ ቤቴ ነበር። ተነሳ፣ ምርኮውን ለሰራዊቱ መርቅ ያለው አለ። ይህንን ማለቱ ጨክኖ እንዲዋጋለት ነው። አምደ ጽዮን ሰራዊቱን ይዞ ወደ ኢፋት ዘመተ። ኢፋትን አጠቃ። ወርቅ፣ ብር፣ ነሐስ፣ መዳብና ልብሶችን ዘረፈ። በኋላ ላይ በ1328 አቀዲን ተሸንፏል። ሙስሊሞች በሐቅ አዲን ልጅ ደራዴር ስር ሆነው ለጂሃድ ተዘጋጁ። በዚህ ጂሃድ የተለያዩ ብሔር ብሔረሰቦች የተሳተፉ ሲሆን ከነዚህ መካከል የወርጂ ሙስሊሞች እንደነበሩ ተዘግቧል። አጼ አምደ ጽዮን ላይ ጂሃድ ታወጀ። ይህንን አምደ ጽዮን እንዲህ ሲል ይገልጸዋል። ሙስሊሞችና አርብቶ አደር የነበረው የገበላ ህዝቦች ሰራዊቴን ወደ ሌላ ሀገር መላኬና ራሴን የጦርነት ልምድ ከሌለው ሰራዊት ጋር መሆኔን ሰሙ። ወርጅህና ገበላ የተሰኙ ህዝቦች በግድያና ጦርነት የተካኑ ከፊንጻቲ ወሰን ከብቅል ዘር አካባቢ ሊዋጉኝ ወጡ። እነርሱ ወርጅህ ይባላሉ። በጦርነትና በትግል የተካኑ ናቸው። ከአዋሽ ወንዝ እስከ ዘቢር ሙስሊሞች ነበሩ። የዜጋና የመንዝ ህዝቦች ሙስሊሞች ሊዋጉኝ ተባበሩ። አበሩብኝ ከበውኝም፣ ነገር ግን በኢየሱስ ኃይል አሸነፍኳቸው። የሙስሊሞች ግን ለረጅም ጊዜ አልዘለቀም። የጦር መሪው ደራዴርም ተማርኮ ተገደለ። ቀጥሎ የቀዳማዊ ሐቀዲን ወንድም ቀዳማዊ ሰብረዲን ቢን ናህዊ ቢን መንሱር ቢን ዑመር ወላስማ ተተካ። አምደ ጽዮን ሙስሊሙን ማጥቃቱን የማያቆም ከሆነ ሰብረዲን ከንጉስነት አውርዶ የአካባቢው ገዢ አልያም አሻፈረኝ ካለ ለወርጃ አርብቶ አደሮች አሳልፌ ሰጥቼ የእነሱ እረኛ ትሆናለህ ሲል ዝቶበታል። አጼ አምደ ጽዮን ኢፋትና ሌሎች የሙስሊም መንግስታትን ወረረ። በርካታ ሙስሊሞች ተጨፈጨፉ። አለቃ ተክሌ እንዲህ ሲሉ ጽፈዋል። ከዚህም በኋላ ከይፋት ጀምሮ እስከ ዘይላ ድረስ በዘጠኝ ቀን መታው። እግር በራስ አነባበረው። የአዳልም ንጉስ ያን ጊዜ ሞተ፣ ቤቱ ተቃጠለ፣ ዘረፋው ተጠገበ፣ ከሰው ለዘር አልተረፈም። አርዶ አርዶ ጣለው። ንጉሱም አጼ አምደ ጽዮን በጉልበት አስከበራት። ከባህር ወዲህ የነበሩ ነገስታት አኮሩት። በመንግስቱ ውስጥ የተገኙ እስላሞች ሁሉ ተንቀጠቀጡ፣ እርሱም ፈጃቸው። ይህን የአጼ አምደ ጽዮን ወረራ ለመመከት ሙስሊሞች በተለያዩ ግዛቶች ስር ሆነው ራሳቸውን አዘጋጁ። አንድ ሺህ ያህል የሚሆኑ ዑለሞች ሙስሊሙ ግዛቱን ከወራሪዎች እንዲከላከል በማበረታታትና በዱዓ እንዲተባበሩ አደረጉ። በተለያዩ ግዛቶቻቸው በነበሩት ሁለት ሺህ መስጊዶች ስር ተሰባሰቡ። ለእምነታቸው ለሀገራቸውና ለክብራቸው መዋጋት እንዳለባቸውና ቢሰው ጀነት እንደሚያገኙ ተሰበከ። በጀነት የሚፈልጉትን እንደሚያገኙም አሊሞች ቀሰቀሱ። ይህንን አስመልክቶ አጼ አምደ ጽዮን እንዲህ ሲል ሰራዊቱን ቀስቅሷል። እነርሱ አረመኔዎቹ ሙስሊሞቹን ማለቱ ነው የሚሉትን አልሰማችሁምን? ክርስቲያኖች ቢገድሉን ሰማዕትነትን እናገኛለን በሰማይ መልካቸው ያማሩ ቆንጆዎች መላእክትን እናገኛለን። እስከ ሰባት ዘር እንጸድቃለን ነው የሚሉት። እነርሱ ለሞት እንጂ ለደህንነት ተስፋ የሌላቸው ተስፋ ቢሶች፣ ከንቱ ፍጥረቶች ናቸው። እናንተስ አብን ከወልድ ጋር መንፈስ ቅዱስንም የምታውቁት በስሙ ተጠምቃችሁ በደሙ ተቀድሳችሁ ቀድሞ ስለኔ ለመዋጋት ልባችሁን አጽንታችሁ አሁን ግን መጽሐፍ ቀዱናን ለእውነተኛይቱ ሃይማኖት ሰይፍን ምዘዝና ከካሃዲና ከአረመኔ ጋር ተጋደል እንዳለ እናንተም አሁን ለክርስቶስ ስትሉ ለውጊያ ጽኑ፣ ሰይፋችሁን ታጠቁ፣ ልባችሁን አጽኑ፣ ነፍሳችሁን አታስደንግጡ። በሙስሊሞች ላይ በተከፈተው ዘመቻ በርካታ ሙስሊሞች ተጨፈጨፉ። ቁጥራቸው እጅግ በርካታ የሆኑ መስጊዶች ፈራረሱ፣ አዳዲስም እንዳይሰሩ ተከለከሉ። በቀል ይታወጅብናል በማለት ቀድሞ ያልተዘጋጁት ሙስሊሞች ሰቅጣ ጭፍጨፋን ማስተናገድ ግድ ሆነባቸው። ከዚህ በኋላ የሙስሊም ሱልጣኔት የሆኑት አዳልና ሞራ ህዝቦች ተባብረው ጦርነት አነሱ። እንዲህም አሉ፦ የክርስቲያኑ ንጉሥ እርሱ አገራችን ሳይመጣ እኛ ሄደን እንውጋው አለበት ሄደን ነው እንደሆን በፍርሃት ደንግጦ ወደ አገሩ ይመለሳል። ዝም ያልነው እንደሆን ግን ወደ አገራችን መጥቶ ያጠፋናል። በሌሊት ተነስተውም በአምደ ጽዮን ጦር ላይ ጥቃት ሰነዘሩ። ከአጼው ጦር ጥቂቶች ተገደሉ። በነጋታው የንጉሱ ጦር ጥቃት ከፈተባቸው። የተማረከባቸውን ዕቃና ድንኳንም አስመለሱ። አጼ አምደ ጽዮንም ለወታደሩ እንዲህ አለ ፍርሃትን ከልባችሁ አሰጉዱ እኔ ግን በአምላክ በእግዚአብሔር ልጅ በኢየሱስ ክርስቶስ ኃይል እነዚህን ከሃዲያን ሳልጨርስ በጋም ቢሆን ክረምትም ቢሆን ወደ አገሬ እንዳልመለስ ሰማይንና ምድርን በፈጠረው በሕያው እግዚአብሔር ምያለሁ ልቤንም በክርስቶስ አጽንቻለሁ የወታደሮቹን ልብ በማጽናት ሙስሊሞች እንዲጨፈጨፉ እንዲህ ሲል ቅስቀሳውን ቀጠለ። አማኑኤል የሚሉት መነኩሴ የእግዚአብሔር ሰው እንዲህ ሲል የላከብኝን ስሙ። ልጄ ሆይ ይሄ የምነግርህ ህልም ያልሆነ ወይንም አስማተኞች ነብያት እንደሚያደርጉት ሐሰት ትንቢት የምነግር እንዳይመስልህ፣ ነገር ግን ከቅዱሳን መጽሐፍ ያወቅኩትን ነው። የእስላሞች መንግስት ተፈጽሟል። እስካሁን ለሚያልፍ መንግስትና ለወርቅ ለብርና ለሽልማት አልባሳትና ክቡራት ትዋጋ ነበር። አሁን ግን የሐዋርያት መጽሐፍ ቀኖናና በሰይፍ ጫፍ ከካህዲያኖች ጋር ተጋደል እንዳለው አንተም ለክርስቶስ ስትል ወደፊት ገስግስ፣ ካህዲዎችንም ውጋቸው፣ የምታሸንፋቸው አንተ ነህና አትፍራቸው ብለው መነኩሴው ልከውብኛል። ስለዚህ እናንተም የምነግራችሁን ስሙኝ። እነዚህን ካዲያኖችን ለምን ትፈሯቸዋላችሁ? ልባችሁን በማጽናት እንጂ በፍርሃት የምታመልጡ አይምሰላችሁ። በእናንተና በሰላሞቹ መካከል የሚያስታርቅ ወዳጅ አላችሁ? በፊትስ በኋላ የአዋሽን ወንዝ ከተሻገርን ወዲህ በእስላሞቹ ላይ የሰራነውን ሁሉ መልካም አይደለምን? እስኪ እናንተው ንገሩኝ።